ከሽርክ ይመደባል አለ ከሽርክ ይመደባል እዚህ ጋር ያው እንደባለፈው እንዳልኳችሁ እዚህ ጋር አቋሙን ገለጸ ማለት ነው ምን ሽርክ ከሽርክ ይመደባል አልስቲዓዘቱ መጠበቅ በገይሪላህ ከአላህ ውጭ ከአላህ ውጭ ባለ ነገር መጠበቅ ከአላህ ውጭ ባለ ነገር መጠበቅ ሽርክ ነው ይላል አይደለ እዚህ ጋር ባብ ባብ ነው ሚነ ሽርኪ ከሽርክ ይመደባል አልኢስቅ ሽርክ ነው ይላል ርዕሱ ማለት ነው ራሱ وقول الله تعالى የአላህ ንግግር ነው እንደ ማስረጃነት አድርጎ ያመጣው የአላህ ንግግር ምንድን ነው አነሁ ነገር እኮ ወይ ደግሞ እንዲሁም كان ነበሩ ሪጃሉን ሚን ልኢንሲ ከሰው ልጅ የሆኑ ወንዶች ነበሩ يعوذون ይጠበቁ ነበረ ቢሪጃሊ ሚን ልጅኒ ከአጋንንት በሆኑ ወንዶች ይጠበቁ ነበረ ፈዛዱሁም ጨመሯቸው እነዛ ጋኔኖቹ ለሰዎቹ ጨመሯቸው ረሃቃ ረሃቃ ማለት ፍራትንና ደካማነትን ጨመሯቸው እንጂ ምንም አልጠቀሟቸውም ወቀውሉ ላህ ተዓላ የአላህ ንግግር ነው የአላህ ንግግር ነው ይሄኛው ምን ይላል ወቀውሉላ ወአነሁ ነገሩ እኮ كان ነበሩ رجال ወንዶች ነበሩ من الإنس ከሰው ልጅ የሆኑ የዑዙነ ቢሪጃል ሚነል ጅኒ ከሰው ልጅ የሆኑ ወንዶች ከጅኒ ወይ ከጋኔኖች በሆኑ ወንዶች ይጠበቁ ነበረ እንደ መጠበቂያ እንደ ከመጥፎ ነገር መጥፎ ነገር እንዳይደርስባቸው መጠበቂያ ይጠቀሟቸው ነበረ ፈዛዱሁም ረሃቃ ደካማነትንና ፍርሃትን ጨመረዋቸው እንጂ ምንም አልጠቀሟቸውም ይላል ስለዚህ ከዚህ እንረዳለን አይጠቅሟቸውም አይጠቅምም እንዲያውም ጉዳት አለው ማለት ነው አይደለ አይጠቅምም ከዚህ ቁርአን አያት ብቻ ማየት የምትችሉት ግልጽ በቀጥታ መረዳት የምትችሉት ምንድን ነው አይጠቅሙም ግን ጉዳት አላቸው ስለዚህ የማይጠቅም ከሆነ ጉዳት ካለው ደግሞ አንድ ነገር ምንድነው ነው ሐራም ነው ሌሎች ማስረጃዎች ተጨማምሮ ደግሞ ሽርክ እንደሆነ ለምን እንደሚታወቀው እስቲ አምልኮ መሆኑን ስለምናቅ አምልኮ መሆኑን ስለምናቅ ሌላ قل أعوذ برب الناس ይላል አይደለ قل በል أعوذ እጠበቃለሁ برب الناس በሰዎች ጌታ በሆነው ሌላ ደግሞ قل በል أعوذ እጠበቃለሁ برب الفلق በጎህ ጌታ በሆነው ስለዚህ በአላህ እንድንጠበቅ ታዘናል ስለዚህ በአላህ እንድንጠበቅ ከታዘዝን በአላህ መጠበቅ አምልኮ ነው ማለት ነው በአላህ መጠበቅ አምልኮ ከሆነ ያው ለሌላ ነገር በሌላ ነገር መጠበቅ መሞከር ደግሞ ምን ይሆናል ሽርክ ይሆንብናል ማለት ነው وعن ደግሞም አሁን ቁርአኑና ማስረጃ መጣ አሁን ደግሞ ወደ ሐዲስ ሲገባ وعن خولة بنت حكيم خولة بنت حكيم በዘገበው ሐዲ በዘገበችው ሐዲስ ቃለት አለች እሷ ምን ሰሚዕቱ ረሱላላሂ ሰሚዕቱ ሰማሁኝ ረሱላላሂ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ሲሉ ሰምቻቸዋለሁ እዩ እንግዲህ እዚች ጋር ከዚህ በፊት የተማራችሁትም እያያችሁ እንድትሄዱ ማለት ነው ረሱለ ነው ያል አይደለ ይቺ ምንድናት ፈትሐናት ናት ለምን ሰሚዕቱ ሰምቻለሁ አሉ ሌላ ሰው ነው የሰማው ስለዚህ ረሱላ የሚለው ድርጊት ተቀባይ ወይ ደግሞ መፍዑል ብሂ ነው ስለዚህ ምንድን መሆን አለበት መንሱባ መሆን አለበት ይው ረሱለ ፈትሐ ሆነ ሰሚዕቱ ረሱላ ስታነቡ ይጠቅማቸዋል ማለት ነው አሁን ለምሳሌ እዚህ ፈትሐ ባይኖረው ሰሚዕቱ ካለ ታቃላችሁ ረሱላ እንደሆነ ቃለ ከሆነ ደግሞ ቃለ ረሱሉላህ ነው የሚባለው ቃለ ረሱሉላህ ሰሚዕቱ ረሱላ ላህ አን ከሆነ ደግሞ አን ምንድናት ሕሩፉ ከፍድ ናት ከስራ ስለምታ አን ረሱሊላህ ነው የሚሆነው ማለት ነው ከአሁኑ አነባበብ የበለጠ እንዴት እንደሚትን እያላችሁ ትመጣላችሁ ማለት ነው ሰሚዕቱ ረሱል ላህ ለ ወሰለም የቁሉ ነብያችን ሰለላሁ ላሁ ወሰለም ሲሉ ሰምቻቸዋለሁ አለች እሷ ምንድን ያሉት እሳቸው መነዘለ መንዚለን የሆነን ቤት የገባ ወይ ደግሞ የሆነ ስፍራ ለመኖር ለትንሽ ለመቆየትም እዛ ቦታ የገባ ማለት ነው ፈቃለ ያለ ፈቃለ ከዛ ያለ ማለት ነው አዑዙ እጠበቃለሁ አዑዙ እጠበቃለሁ ቢከሊማቲላሂ በአላህ ንግግሮች ቢከሊማቲላሂ በአላህ ንግግሮች አታማቲ ሙሉ የሆኑ ሙሉ በሆኑ የአላህ ንግግሮች እጠበቃለሁ ሚን ሽሪ ከመጥፎ ነገር ማኸለቀ ከፈጠረው ከፈጠራቸው መጥፎ ነገሮች ምን ማለት ነው ከፈጠራቸው ነገሮች የሚያመጡት መጥፎ ነገሮች እጠበቃሉ ለምሳሌ ከጊንጥ መነደፍ ከእባብ መነደፍ ከእንደዚህ አይነት ነገር እጠበቃሉ ይላል እሺ ስለዚህ ሙሉ በሆኑ የአላህ ንግግሮች አፎን ድምፁ አቋርጦ ነበራል ሙሉ በሆኑ የአላህ ንግግሮች እጠበቃለሁ ሙሉ በሆኑ የአላህ ንግግሮች እጠበቃለሁ አለው ሚን ሸሪ ከፈጠራቸው ከሚያመጡት መጥፎ ነገሮች ማለት ነው ለምሳሌ እባብ አለ አላህ የፈጠረው እሱ ከሚያመጣ መነደፍ እሾህ ሊሆን ይችላል እሱ ከሚያመጣው መጥፎ ነገር መነደፍ ከእንደዚህ ነገሮች እጠበቃለሁ አሉ በአላህ ሙሉ ንግግሮች ለም የضሩሁ አይጎዳውም ይህን ያለ አዑዙ ቢከሊመት ላህ ታማቲ ሚን ሸሪ ማ ኸለቅ ያለ ለም የضሩሁ አይጎዳውም ሸይኡን አንዳችም ነገር አይጎዳውም አንዳችም ነገር ሀታ የርሐለ እስከሚሄድ እስከሚለቅ ድረስ ሚን መንዚሊሂ ዛክ እዛ የወረደበት ቦታ እዛ የኖረበት ወይ የወረደበት ቦታን እስከሚለቅ ድረስ ምንም ነገር አይነካውም አሉ ነቢያችን ስለ ላሁ ለ ሰለም ምን ያለ አዑዱ ቢከሊመት ላሂ ተማቲ ምን ሸሪ ማ ያለ ማለት ነው ስለዚህ ይህንን ማለትም ከዚህ ሀዲስ አንደኛ የምንረዳው አንደኛ በአላህ መጠበቅ መጠየቅ እንረዳለን በአላህ ከሌሎች ነገሮችን መጠበቅ እንረዳለን ስለዚህ መጠበቅ ዒባዳ ነው ማለት ነው እስቲዓዛ ምንድን ነው ማለት ነው ዒባዳ ነው ስለዚህ ለሌላ ነገር መስጠት ዒባዳ ከሆነ ምንድን ይሆናል ሽርክ ይሆናል ማለት ነው አይቻልም ሌላ ደግሞ ዚክርና ያለን ማለት ነው አንድ ሰው ወደ ሆነ ቤትም ሲገባ ወይ ደግሞ ወደ ተራራም ሊሆን ይችላል የሆነ ቦታ ሲገባ ምን ይላል ማለት ነው አዑዙ ቢከሊመት ላህ ታማቲ ሚን ሽሪ ማ ኸለቅ ይላል ማለት ነው አላህ እንዲጠብቀው ከዛ ቦታ ሸር እንዲጠብቀው ይህንን ንግግር ይላል ማለት ነው እና በአጭሩ ከዚች ባም ከዚህ አጭር ባቡ የምንረዳው ምንድን ነው ጥበቃ ወይ እስቲዓዛ ከአላህ ብቻ ነው እስቲዓዛ ማለት ደግሞ ያው እንዳወራ ነው እስቲዓዛ ማለት ጥበቃን መጠየቅ ማለት ነው በሩ ላይ እስቲዓዛ ማለት ጥበቃን መጠየቅ ነው ስለዚህ ጥበቃ የሚጠየቀው ከማን ብቻ ነው ከአላህ ብቻ ነው ከሌላ ነገር መጠየቅ ሽርክ ነው ከስልምና የሚያስወጣ ማለት ነው ማለትም ቃላቱን ይሄንን አሁን ያተባባል ነው አዑዙ ቢከልመት ላህ ታማ ሚን ሸሪ ማ ማመን አለበት ይሄ ማለት ሙእሚን ያልሆነ ሰው ካፊር አሁን ለምሳሌ ይሄን ቢለው ትርጉም የለውም አምኖበት በአላህ እምነት ኖሮት በአላህ ተማምኖ መተማመን ኖሮት ማለት ነው ተወኩል በአላህ ተወኩል ኖሮት በአላህ አምኖ አልኢማኑ ቢላህ ወተወኩል አለይህ ከዚህ ጋር ተደምሮ ይህንን ዚክር ሲል አላህ ይጠብቀዋል እንጂ ዚክሮች ብዙዎቹ ከእንደዚህ ይጠብቃሉ ምናም የሚለው ትርጉም ማወቅ ያስፈልጋል የበለጠ እንዲሆን በአላህ የማያምን ሰውማ የፈለገን ቢሆን ትርጉም የለውም ማለት ነው ስለዚህ ኢስቲዓዛ አሁን ያልነው ለአላህ ብቻ ነው የሚገባው የሰው ልጅ በሚችለው ላይ ጥበቃን መጠየቅ ይቻላል ለምሳሌ ጎራዴ ወይ መሳሪያ የያዘን ሰው ሌላ ወንበዴ ወይ ሽፍታ መጥቶ ሊገለን ወይ ሊዘርፈን ሲል ወደዛ መሳሪያ ወደ ያዘው ሰው ሂደን ጥበቃ ብንጠይቅ አንተ ጠብቀን ከዚህ መጥፎ ሰውዬ ጋር ብትሉ ይሄ ሽርክ አይደለም ማለት ነው ሰውየው በሚችለው ተግባባን አይደለ ሰውየው በሚችለው ነገር ከሆነ ይቻላል ማለት ነው ግን አሁንም መርሳት የሌለብን ይሄንን ስናደርግ ራሱ ያው አላህን እንትን ማለት የለብንም አላህን መርሳት የለብንም ሰውየው ሰበብ ነው እንጂ ዋና የበላይ ጠባቂው አላህ መሆኑ መርሳት የለብንም <clears throat> ያው ሽርክ ይሆናል የተባለው ሰው በማይችለው ላይ ለምሳሌ በሞተ ሰው ጥበቃ መጠየቅ ወይ ነቢያችን ስለ ላሁ ሰለም ከመጥፎ እርኩስ መንፈስ ይጠብቀናል ወይ ከጋኒኖች ይጠብቁኛል ብሎ ማመን ወይ ጠንቋይ በችሎታው ቤት ውስጥ እሱ ያለው ሌላ ሀገር እኛ ያለ ነው እዚህ ከዛ እሱ ይጠብቀኛል ብሎ ማመን እንደዚህ አይነት ነገሮች መንፈሳዊ ግንኙነት ያላቸው ነገሮች ከሆኑ ያው ትልቁ ሽርክ ይሆናሉ ማለት ነው እሺ ወደ ቀጣይ <clears throat> ባብ ስንሄድ አስራ ሶስተኛ ባብ ነው ባቡ ሚነ ሽርኪ ባብ አለ ሚነ ሽርኪ አሁንም ደምድሞ ርዕሱን አቋምን ይገልጽላችኋል ብዙ ኪታብ ሲጻፍ ከዚህ ትማራላቸው። አንዳንዶቹ ባቡን ሲያስቀምጡት እንደ ዝም ብለው ለምሳሌ ከኪታብ ቁርአንና ሀዲስ ስለዚህ ነገር ምን ይላሉ ይላሉ ለምሳሌ ስለ እርድ ከዚህ በፊት እንዳለፈው ስለ እርድ ቁርአንና ሐዲስ ምን ይላል ብሎ ያስቀምጡታል በቃ አንብባችሁ ይላል አንዳንዶቹ ደግሞ አቀማመጣቸው ምንድነው አቋማቸውን ቁጭ ያደርጉታል አሁን እንደዚህ አሁን እስካሁን እንደምናያቸው ባባልና ሚነ ሽርኪ ከሽርክ ውስጥ ይመደባል አየስተጊተ እርዳታን ሊጠይቅ አየስተጊተ እርዳታን ሊጠይቅ ቢገይሪላህ ከአላህ ውጭ ባለ ነገር ያችሁ አየስተጊሰ ቢገይሪላህ ከአላህ ውጭ ባለ ነገር በሌላ ነገር እርዳታን መጠየቁ ምንድነው ከሽርክ ይመደባል አው ወይንም ደግሞ የድዑ ሊለምን ወይ ዒባዳ ሊያረግ ሊጣራ ገይረሁ ከሱ ውጭ ከአላህ ውጭ ያለ ነገር ስለዚህ ይሄ ባም እንደሚለው ከአላህ ውጭ ያለን ነገር መጣራት ማምለክ ከአላህ ውጭ ያለን ነገር እርዳታ መጠየቅ እነዚህ ሁለት ነገሮችን ማድረግ ከሽርክ ይመደባሉ አለ አሁን ያለፈው እስቲጋታ ነው አፎን እስቲዓዛ ነው እስቲዓዛ ማለት ጥበቃን መጠየቅ ነው እስቲዓዛ እስቲዓዛ ማለት ምንድነው ጥበቃን መጠየቅ ነው አሁን አሁን ደግሞ እዚህ የመጣ ምንድነው እስቲጋሳ ነው እስቲጋሳ እርዳታ መጠየቅ ነው እሺ الله تعالى ተዓላ የአላህ ንግግር ነው ولا تدعوا አትጣሩ ወላ ተድዑ አትጣሩ ሚን ዱንላህ ከአላህ ውጭ ወላ ተድዑ አትጣራ ሚን ዱንላህ ከአላህ ውጭ አትጣራ ወይ ደግሞ አታምልክ ወላ ተድዑ ሚን ዱንላህ ከአላህ ውጭ ሌላን ነገር አታምልክ ወይንም አትጣራ ማላ የንፈዑከ የማይጠቅምህን ማላ የንፈዑከ የማይጠቅምህን ወላ የብሩከ የማይጎዳህን የማይጎዳህንም የማይጠቅምህን ነገር ከአላህ ውጭ አትጣራ አትለምን አታምልክ ይላል ፈኢን ፈዓልተ ይህንን አንተ የምታደርግ ከሆነ ይህንን ካደረግ ፈኢነከ አንተ እኮ ኢዘን እንግዲያውስ ሚን አዛሊሚን ከበደልተኞች ነህ በደል ፈጻሚዎች ውስጥ ነህ ይላል ወኢን የምሰስከ ላሁ ይላል ወኢን የምሰስከ ላሁ ቢዱሪን አላህ ጉዳት ባንተ ላይ ቢያደርስ አላህ ባንተ ላይ ጉዳትን ቢያመጣ ችግርን ቢያመጣ ቃል በቃል ትርጉሙ የምሰስከ ማለት መንካት ማለት ነው ወይ የምሰስከ አላህ አላህ ቢነካ ቢዱሪን በችግር ምን ማለት ነው ያው ችግር ቢያመጣብህ አላህ ፈላ ካሽፈ ለሁ ገላጭ የለውም ወይ ደግሞ አስወጋጅ የለም ለሁ ለዛች ችግሯ ኢላ ሁወ ከሱ በስተቀር ከሱ በስተቀር ያቺ አላህ ያመጣብህን ጉዳት ወይንም ችግር ከሱ በስተቀር ሌላ አስወጋጅ ወይንም ገላጭ የለም وإن يردك بخير ደግሞ وإن يردك بخير በመልካም ቢፈልግህ አላህ የሆነ መልካም ነገር ሊያደርስልህ ሊሰጥ ቢፈልግ فلا راد መላሽ የለም ሊፈድሊሂ ለሱ ትሩፋት ጸጋ መላሽ የለም ይላል يصيب ያገኛል به من يشاء እሱ አላህ የከጀለውን በዚህ ያገኛል من عباده ከባሮቹ ከባሮቹ የፈለገውን ያገኛል ማለት ነው ምን ማለት ነው የፈለገውን ይሄኛው የፈለገውን ችግር ያደርስበታል የፈለገውን አላህ መልካም ይሰጠዋል ሁሉም አላህ የፈለገውን ያደርጋል ወሁወ ሱኮ አልገፉሩ መሀሪ ነው አረሒሙ አዛኝ ነው ወወ ሱኮ ወወ አልገፉሩ ረሒም እሱ አዛኝና ሩህሩህና አዛኝ ነው ገፉር ማለት መሀሪ ነው ስለዚህ ከዚህ አሁን ከአየነው አያት ምንድነው የምትረዱት አንደኛ ሰዎች የሚለምኗቸው አምላክ ጣዖታት ምናም ብዙ አይነት ነገሮች አይጎዱምም አይጠቅሙምም ሁለተኛ እነዚህን የሚያመልክ ሰው የሚጣራ ሰው በደል ፈጻሚዎች ነው በደል ሲባል normal ብቻ ተራው ላይ አይደለም አይደለ ለምን ቁርአን ላይም ነቢያችን صلى الله وسلم እንደተናገሩት እነ ሽርክ ለዙልሙን አዚም ሽርክ ራሱ ምንድነው በደል ነው ግን ትልቁ በደል ነው ሽርክ ስለዚህ በደል ሲል ያው ሽርክ ይካተታል እዚህ ውስጥ ማለት ነው ደግሞ ሌላ የምንረዳው ምንድነው አላህ ችግር ቢያመጣብን ከአላህ በስተቀር ሌላ የሚያስወግደው የለም አላህ ደግሞ ኸይር ነገር ቢፈልግልን ሌላ የሚከለክል ነገር የለም አላህ የፈለገውን የፈለገው ይሰጣል ማለት ነው ምክንያቱ እቺ አዱንያ ናት ያው ፈተና ነው አላህ በፈለገው ነገር ይፈትነናል። ይሄ ይሄ አንደኛ ከሽርክ እንድንቆጠብ ያደረገናል አንደኛ ከሽርክ ለምን አንደኛ አይጠቅሟችሁም አይጎዷችሁም እያለን ነው ስለዚህ ትርጉም ስለሌለው መራቅ ሌላ ደግሞ ይሄን የሰራ በደለኛ ነው እያለን ነው ስለዚህ ወንጀል አለው ከዚህ እንድንርቅ ያደረገናል ሌላ ደግሞ አዱንያ ላይ ብዙ ትኩረት እንዳናደርግ ለምሳሌ ይሄ ልጅ እኮ እንደዚህ ካደረገ እንደዚህ ይሆናሉ እሱ እኮ እንደዚህ ካመጣ እኔ የበታች ሆናለሁ ንግድ ሱቅ ከፍታችሁ ለምሳሌ አጠገባችሁ ሌላ ጎረቤት ሱቅ ቢከፍት እኔ ልከስር ነው ማለት ነው ምናምን አይባልም አላህ የፈለገውን አላህ ለሁሉም ያስቀመጠለት ነገር አለ አንደኛው ሰው የሌላኛውን አይነካም አንደኛው የሌላኛውን ርዚቅ አይነካም ሁላችን የተቀመጠልን ነው የምንበላው ማለት ነው ስለዚህ በአላህ እንድንተማመን ያደርገናል وقول الله تعالى ቀጣይ አንቀጽ የቁርአን አንቀጽ ምን ይላል ኢነ الذين እነዚያ ተዕቡዱነ የምታመልኳቸው ኢነ الذين ተዕቡዱነ እነዚያ እናንተ የምታመልኳቸው ሚን ዱኒላህ ከአላህ ውጭ ከአላህ ውጭ እናንተ የምታመልኳቸው እኮ ላየምሊኩነ አይመልኩም ባለ ንብረት አይደሉም ለኩም ለእናንተ አያመጧላችሁ ማለት ነው ሪዝቀን ሲሳይን አይሰጧችሁም ላ የምሊኩን መልክ ማለት አንድ ሰው ባለ ንብረት መሆን ወይ ደግሞ የበላይ መሆን ማለት ነው መቆጣጠር እዚህ ጋር ግን ያው ላ የምሊኩነ ለኩም ሪዝቀን ሲል ሲሳይን ለእናንተ መስጠት አይችሉም ፈብተጉ ከጅሉ ፈብተጉ ከጅሉ عند الله الله ዘንድ ከጅሉ አርዝቀ ሲሳይን አላህ ዘንድ ብቻ ከጅሉ ፈልጉ ሲሳይን አላህ ዘንድ ብቻ ከጅሉ ወይንም ፈልጉ ወዕቡዱሁ እሱን አምልኩት ወዕቡዱሁ እሱን አምልኩት ወሽኩሩ ለሁ እሱንም አመስግኑ ወሽኩሩ ለሁ እሱንም አመስግኑ ወሽኩሩ ለሁ እሱንም አመስግኑ ይላል ኢለይሂ ቱርጃዑን ወደሱ ተመላሾች ናቸው እዚ እነ ለዚነ ተዕቡዱነ ሚን ዱንላሂ ከአላህ ውጭ እናንተ የምታመልኳቸው እኮ ለእናንተ ሲሳይን መስጠት አይችሉም ስለዚህ ሲሳይን ከጌታችሁ ከአላህ ብቻ ጠይቁ እሱንም አምልኩ እሱንም አመስግኑ ይላል አፎን ተቋረጠ እሺ መጣ አዎ ኔትወርክ ችግር ነበረ ስለዚህ እሱ ብቻ ከእሱ ብቻ ጠይቁ ሲሳያችሁን እሱንም አመስግኑ ኢለህ ትርጃዑን ወደ እሱ ተመላሾች ናችሁ ያው ከአላህ ብቻ መጠየቅ እንዳለብን እንረዳለን ከአላህ ብቻ ሲሳያችን መጠየቅ አለብን ደግሞ ለሚመጣልን ሰርተን ማገኘ ነው ሰው ሚስጠን በምንም አይነት መንገድ ይምጣ በሐላል ማለት ነው አላህን ነው ማመስገን ያለብን ምክንያቱም በሌላ ሰበብ ሊኖር ይችላል ዋናው ግን ሲሳይ የሚሰጠን አላህ ነው ማለት ነው ሰርቻ ያገኘሁት ምናምን የሚሉትን ብዙ እንደዚያ ንግግሮች ማብዛት ጥሩ አይደለም አላህ ነው የሚያመጣው ሁሉንም ነገር ቀጣይ አይነት ምን ይላል የቀጣይ አንቀጽ ምን ይላል ያው እንደምታዩት ከርዕሱ ጋር ያገናኛችሁት እሺ ርዕሱ ምንድነው? መለመን ወይ መጠየቅ ሌላ ደግሞ እርዳታን መጠየቅ ያለብን ከአላህ ብቻ ነው ሌላን ሰው ከጠየቅን ከአላህ ውጭ ያለን ነገር ከጠየቅን ከለመንን ወይ ደግሞ እርዳታ ከጠየቅን ሽርክ ነው ብለናል ስለዚህ እነዚህ ሁሉ የምትንቀራቸው ያለው አንቀጾች ምንድናቸው የሚያስረዱን የቁርአን አንቀጾች ከአላህ ብቻ እንድንለምን ነው አይደለም እናንተ የምትለምኗቸው እኮ ትርጉም የላችሁ ምንም ማድረግ አይችሉም እያለ እየነገረን ነው ስለዚህ ልመናን እርዳታ መጠየቅን ከአላህ ብቻ እንድናረግ እየነገሩን ነው አንቀጾቹ ማለት ነው ከርዕሱ ጋር እያገናኛችሁ ወቀውሉ ላህ ተዓላ ደግሞ የአላህ ንግግር ነው ወመን አበሉ ማን አለ የጠመመ ሚመ የድዑ ከሚጣራ ከሚጣራ ሰው የጠመመ ማን አለ ምንን የሚጣራ ሚን ዱንላህ ከአላህ ውጭ ከአላህ ውጭ ከሚጣራ ሰው ከዚህ የበለጠ የጠመመ ማን አለ መላ የስተጂቡ ለሁ መልስ የማይሰጠውን መላ የስተጂቡ ለሁ መልስ የማይሰጠውን ኢላ የውም ልቅያመት እስከ የውም ልቅያማ ድረስ ወሁም አን ዱዓኢህም እነሱ ከሚለምኗቸው ማለት ነው ወሁም የሚለመኑት ማለት ነው ወሁም ሲል እነማንን ነው የሚለመኑት አን ዱዓኢህም ከልመናቸው ከሚለመኑት ነገር ጋፊሉን ዝንጎዎች ናቸው ጋፊሉን ማለት ዝንጎዎች ናቸው አፎን አንድ ጊዜ <clears throat> አዎ ስለዚህ ወመን አዘሉ ማን አለ የጠመመ ሚመን የድዑ ከሚጣራ ሰው የበለጠ የጠመመ ማን አለ ሚን ዱንላህ ከአላህ ውጭ ከአላህ ውጭ ከሚጣራ ሰው ከአላህ ውጭ ያለን ነገር የሚጠራ ሰው ከዚህ የበለጠ ማን የጠመመ ይላል አላህ ያው ሰው ስል ጋኔኖችም ይገባሉ መላ የስተጂቡ ለሁ መልስ የማይሰጠውን መልስ የማይሰጠውን ኢላ የውም ልቅያማ እስከ የውም ድረስ እስከ የውም ድረስ ማለት ያው እስከ የውም ድረስ ቢጠራቸውም ወይ ብጠራቸውም መልስ አይሰጡም ማለት ነው ወሁም እነሱ እኮ አንዱ አሂም ከሚጠሩት ጥሪ ጋፊሉን ዝንጎዎች ናቸው ወኢዛ ደግሞ ምን ይላል ከዛ ቀጥሎ ወኢዛ ሑሽረ ናሱ ሰዎች እኮ የተቀሰቀሱ ጊዜ ካኑ ለሁም ይሆናሉ ለነሱ አዳአን ጠላቶች ይሆናሉ ሰዎች የውመልቅያማ የተቀሰቀሱ ጊዜ ለነሱ ጠላት ይሆናሉ ወካኑ ቢዕባደትህም በአምልኮቻቸው ይሆናሉ ካፊሪን ካህዲያን ይሆናሉ በአምልኮቻቸው ምን ይሆናሉ ካህዲያን ይሆናሉ ምን ማለት ነው ለምሳሌ ዒሳን ክርስቲያኖች ያመልኩታል አይደለ አሁን አይሰማቸውምም መልስም መስጠት አይችልም እስከ የውመልቂያ ማድረስ ቢለምኑትም መልስም መስጠት አይችልም ከእሱ እነሱ ከሚጠሩት ጥሪ ልመና አምልኮ ዝንጉ ነው አላህ ያሳወቀው ነገር ቢቀ አላህ ያሳወቀው ነገር ካለ ብቻ እንጂ በራሱ ምንም ነገር የሚያውቀው የለውም ወኢዛ ሑሽረ ናሱ ካኑ ለሁም አዳአን ወካኑ ቢዕባድህም ካፊሪን ማለት ዒሳ የዛን ጊዜ የክርስቲያኖች ሁሉ ጠላታቸው ነው የሚሆነው ወካኑ ቢዕባደትም ካፊሪን ማለት በአምልኳቸው ይክዳል እኔን አይደለም ሲያመልኩ የነበሩት እኔኛ እኔ አምልኩኝ አላልኳቸውም ይላል ማለት ነው ልክ መላይኮቹ እንዳሉት ሌላ ቁርአን ላይ ምን ይላል መላይኮችን እኛ እናመልክ ነበር ሲሉ ምንድነው መላይኮች ምን ይሏቸዋል እኛን ሲያመልኩ አልነበረም እንዲያ ጋኔኖችንና ሰይጣኖችን ነው ሲያመልኩ የነበረው ይላሉ ማለት ነው ስለዚህ የመልቅያማ ሲነሱ ይክዳሉ በእነሱ አምልኮ ማለት ነው ስለዚህ ከዚህ አያት ምንድነው የምትረዱት አሁንም ጥሪ ለአላህ ብቻ እንደሚገባው ከአላህ ውጭ የሚጠሩት ሰዎችም ይሁኑ ጋኔኖችም ይሁኑ መላይኮችም ይሁኑ ከአላህ ውጭ በአጠቃላይ ያሉ ነገሮች ሁሉ የሚጠሩ እኛ ከምንጠራቸው ጥሪ ዝንጎች ናቸው አያውቁም የውመልቅያማ ደግሞ የእኛ ጠላቶች ይሆናሉ በእኛ ላይ ይመሰክራሉ በአምልኳችንም ይክዳሉ ማለት ነው ወቀውሉ ላህ ተዓላ አሁንም የአላህ ንግግር ነው አመን ዩጂቡ ማን አለ መልስ የሚሰጥ ይላል አላህ አመን ዩጂቡ ማን አለ መልስ የሚሰጥ አልሙጠረ ችግር ውስጥ ያለን ኢዛ ደዓሁ ሲለምነው ሲጠራው ችግር ውስጥ ያለን ሰው የተቸገረን ሰው ጭንቅ ውስጥ ያለን ሰው ሲጠራው መልስ የሚሰጠው ማን ነው ወየክሽፉ ሱአ መጥፎን ነገር የሚገልጥ የሚያስወግድ ማን ነው እስቲ ወየጅዓሉኩም ደግሞ የሚያደርጋችሁ ወየጅዓሉኩም ደግሞ የሚያደርጋችሁ ሁለፋ አልአርድ የምድር ወራሾች የሚያደርጋችሁ ማን ነው እስቲ ጠይቃቸው ይላል አኢላሁን ማአላህ ይላል ከአላህ ውጭ ሌላ ከአላህ ጋር አምላክ አለን እንዴ ይላል አኢላሁን ማአላህ ከአላህ ጋር ሌላ አምላክ አለ እንዴ ይላል ስለዚህ ይሄ ያው እንደዚህ አይነት አነጋገር ብዙ አይነት ቁርአን አገላለጽ አለው ስለ ሽርክና ስለ ተውሂድ ሲያስተምር ብዙ አይነት አገላለጾች አሉት ከዚህ ውስጥ አንዱ ይሄ እየጠየቃችሁ ነው ማን ነው የሚያነሳችሁ ችግር ውስጥ ያለን ሰው ዱዓ ሲያደረግም ሲጠራው ማን ነው የሚመልስ የሚሰጣችሁ መጥፎን ነገር የሚያስወግድ የሚገልጥ ማን ነው የምድር ወራሾች የሚያደርጋችሁ ማን ነው አላህ ነው አኢላሁም አላህ ከአላህ ጋር ከአላህ ውጭ ሌላ አምላክ አለ እንዴ የለም ስለዚህ ከዚህ አንቀጽ የምንረዳው ምንድን አሁንም ጥሪ የሚገባው ልመና ከችግር እንዲያወጣን መለመን ያለብን አንድ አላህ ብቻ ነው ማለት ነው እንደዚህ ቁርአን አንቀጾች እስካሁን የጠቀስ ናቸው ጡ በጣም በጣም ትክክል ከባቡ ጋር የሚገናኙ ናቸው ቀጥታ ትምህርት መውሰድ የሚያስፈልገው ማለት ነው ምንም ሳይጠማመም ቀጥታ ትርጉማቸው ከርዕሱ ጋር የሚገናኝ ማለት ነው ከባድ አይደለም ለማገናኘት ከባቡ ጋር ቀላል ናቸው ስለዚህ ይሄን ሁሉ እያለ አንዳንድ ሰው እንደምትረዱት ሌላ ሰው ሌላን ሲቀብር ሲለምን ወይ ደግሞ መንፈስ ዛፍ ወይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይ ዒሳን ሲለምን ያሳዝናል ለምን ወላ ተድዑ ማአላሂ አላሂ የው እዚህ ጋር ወላ ተድዑ ሚን ዱንላሂ ማላ የንፈዑከ ወላ ያድሩክ ከአላህ ውጪ የማይጎዳህን የማይጎዳህን የማይጠቅምህን አትጣራ ይላል ስለዚህ ከዚህ የምትረዱት ምንድነው ከአላህ ውጭ ያለ ነገር ሁሉ አይጠቅማችሁም አይጎዳችሁም ከአላህ ፍቃድ ካልሆነ በስተቀር ይህን እያወቀ ሰው ይሄ ያለ ቀብር ጋር መጠየቁ በጣም ያሳዝን ነው ማለት ነው ይህን ሁሉ ማወቅ ኢነ ለዚነ ተዕቡዱነ ሚን ዱንላሂ ላ የምሊኩነ ለኩም ሪዝቀን ይላል ያው እየደገምኩት ነው ዝም ብዬ በአጠቃላይ ማለት ነው ከአላህ ውጭ የምታመልኳቸው ነገሮች ሁሉ እኮ ለእናንተ ሲሳይን አያመጡላችሁም እርዚቅን አያመጡላችሁም ይላል ይህን ሁሉ አያቶች እንደምታዩት ብታስተነትኗቸው የሚገርም ነገር ነው ከአላህ ውጭ ለሸፍዓ ለእንትን እየተባለ በተለያዩ ምክንያቶች ከአላህ ውጭ ላሉ ነገሮች የሚሰጥ አምልኮ ሁሉ ምን አይነት ጥመት ውስጥ እንዳለ ትረዳላችሁ ማለት ነው አላህ ራሱ እዚህ ጋር እኔን ለምኑኝ እኔን ጠይቁኝ እናንተ ከአላህ ውጭ የምትጠይቋቸው የምትለምኗቸው ነገሮች ሁሉ አይጠቅሟችሁም አይጎዷችሁም ብለ እያስቀመጠ ነው አላህ ስለዚህ አያቶቹ በጣም ብዙ መልእክት አላቸው ወረዋ አጠበራኒዩ ቢእስናዲህ ጠበራኒ በዘገቡት ሐዲስ በሰነዳቸው አነሁ ሱኮ ካነ ነበረ ፊ ዘመን ነቢይ صلى الله عليه وسلم ይሄ ደግሞ ሐዲስ ነው በነቢያችን صلى الله عليه وسلم ዘመን አንድ ነበር አንድ ሰውዬ ሙናፊቁን ሙናፊቅ ነው ሙናፊቅ ነው አፎን يؤذي المؤمنين ምእመናንን ወይ ደግሞ ሙእሚኖችን አዛ ችግር የሚያደርስ ማለት ነው በስድብ ሊሆን ይችላል በማማት በወሬ በብዙ በተለያዩ ነገሮች ሙእሚኖችን አዛ ያደርግ ነበረ ይህ ሰውዬ ማለት ነው أنه كان في زمن النبي صلى الله عليه وسلم منافق يؤذي المؤمنين مؤمنوችን አዛ የሚያደርግ የሚያስቸግር አንድ ሙናፊቅ ነበረ በነቢያችን صلى الله عليه وسلم ጊዜ ፈቃለ ባዕሁም ከፊሎቻቸው አሉ ሶሓቦቹ ማለት ነው የነቢያችን ስለ ላሁ ሰለም ሶሓቦች ምን አሉ ቁሙ ቢና አሉ እንሂድ እስቲ ቁሙ ቢና እንሂድ አሉ ነስተቂሱ ቢረሱልላህ ስለ ላሁ ሰለም ነስተቂሱ ማለት እርዳታ መጠየቅ ማለት ነው ቢረሱልላህ ስለ ላሁ ሰለም በነቢያችን ስለ ላሁ ሰለም እስቲ እርዳታ እንጠይቅ እስቲ ሂደን ነቢያችን ስለ ላሁ ሰለም እርዳታ እንጠይቃቸው ሚን ሀዘል ሙናፊቅ ከዚህ ሙናፊቅ እንዲረዱን እርዳታ እንጠይቃቸው ለነቢያችን صلى الله وسلم እኒሂድ ተባባሉና ሰሓቦቹ ወደ ነቢያችን صلى الله وسلم ሄዱ ማለት ነው ሰሓቦቹ فقال النبي صلى الله وسلم ነቢያችን صلى الله وسلم ይህንን ሲሰሙ ምን አሉ إنه አሉ ነገሩ እኮ لا يستغاث بي በእኔ እኮ እርዳታ አይጠየቅም እኔን እርዳታ አትጠይቁኝ وإنما يستغاث بالله በአላህ ነው እርዳታ የሚጠየቀው ይላል ወኢነማ ዩስተጋሱ ቢላሂ በአላህ ነው እርዳታ የሚጠየቀው አሉ ስለዚህ ከዚህ ሀዲስ የምንረዳ ምንድን ነው በነቢያችን ስለ ላሁ ሰለምም ራሱ እርዳታ አይጠየቅም እርዳታ የሚጠየቀው በማን ብቻ ነው በአላህ ብቻ ነው በሌላ አይቻልም ማለት ነው ይህ ባብ ያው ትልቅ ባብ ነው ብዙ ሰዎች ችግር ያለባቸው ብዙ ሰዎች ችግር ያለ ብዙ የሚወድቁበት ስህተት ላይ የሚወድቁበት ነው አሁን ያለፈው ባብና አሁን ይሄኛው የቀረ ነው ማለት ነው አሁን ያለፈው ባብ ምንድን ነው ነው መጠበቅ ማለት ነው አሁን ደግሞ ያሳለፍነው ምንድን ነው አሁን የቀራ ነው ዱዓ እና እስቲጋሳ ነው በጣም ትልልቅ ርዕሶች ናቸው አሁን ነው እስቲዓዛ መጠበቅ የሚለው ከአይንናስ ከቡዳ ከጋኔን ከእንደዚህ አይነት ነገሮች ለመጠበቅ ሊሆን ይችላል እና ሰዎች የተለያዩ የሚሰሩትን ስህተቶች ታውቃላችሁ ለምሳሌ እጃቸው ላይ ሊያስሩ ይችላሉ ከዚህ በፊት እንዳየነው አንገታቸው ላይ ሊያስሩ ይችላሉ ጽሁፍ የተለያየ ጽሁፍ የማይረዳ ጽሁፍ ግድግዳ ላይ ሊሰቅሉ ይችላሉ ከመጥፎ ነገር ይጠብቀናል ብለው ለምሳሌ ቤት ሲሰራ አዲስ ቤት ቤቱ መጥፎ ነገር እንዳይደርሰው ተብሎ ይታረዳል በግ ወይ ደግሞ አዲስ የተጋቡ ሚስትን ባልና ሚስቶች ጥሩ እንዲገጥማቸው ይባልና ታርዶ በታረደው በላይ ይሄዳሉ ብዙ አይነት በተለያየ አገር ተጠቅሶ አያልቅም በተለያየ ባህል የተለያየ ነገሮች ይሰራሉ ስለዚህ እንደዚህ አይነት ነገሮችን መስራት አይቻልም ጥበቃ የሚጠየቀው ከአላህ ብቻ ነው ከአላህ ብቻ ነው የሚጠየቀው ጥበቃ ደግሞ የምንጠይቀው አላህ አስቀምጦልናል የተለያዩ ነገሮች አሉ አያተል ኩርሲ ይቀራል ቁል አዑዙ ብረቢ ናስ ቁል አዑዙ ብረቢ ልፈለቅ ቁል ወላሁ ሀድ ብዙ አይነቱ የሚቀሩ ናቸው አሁን ደግሞ ቅድም የቀራ ነው አዑዙ ቢከልመት ላህ ታማት የሚሸሪ ማኸለቅ እነዚህ የመሳሰሉትን እየቀራን ራሳችን ከመጥፎ ነገር መጠበቅ ነው እንጂ የምንችለው አዲስ እየተፈጠረ እንደዚህ የማይታወቅ ነገር እንትን ማድረግ አይፈቀድም ማለት ነው በአጭሩ አንድ ነገር የማታውቁት ነገር ሆኖ ጽሁፍ ተጽፎ ለምሳሌ በማታውቁት ቋንቋና በማታውቁት ምልክት የተጻፈበት ነገር እዚህ ተንጠልጥሎ ወይ እዚህ አንጠልጥሉ ከተባላችሁ ይሄ ሽርክ ነው ማለት ነው አይቻልም ሰውን ሰብስቦ አሁን ይህንን ተረዳችሁ ስለዚህ ጥበቃ መጠየቅ ያለብን ከአላህ ብቻ ነው ሌላ ደግሞ ሰዎችን ዱዓ አድርጉልኝ ማለት ይሄ አንድ ሌላ ርዕስ ነው በእርግጥ ወደ በኋላ ላይ አወራበታለሁ በቃ ታስታውስኝና ይህንን በኋላ ላይ አወራዋለሁ አስታው ስለራሳው ስለምችል አንድ ባብ አለ መንቀራው እንትን ትልናላችሁ እሺ አንድ ነገር እያነበብኩ ስለሆነ ነው አንድ ጊዜ ያው ቁርአን ብዙ ጊዜ ቁርአን እንትን ቁርአን መድኃኒትነቱ መቅራት ነው አስለን እንኳን ሌላ ነገር ኑሮት ቁርአን ዝም ብሎ ማንጠልጠለው ብዙ ዑለማዎች አይወዱትም ቁርአን ጌጥ አይደለም ቁርአን ጌጥ አይደለም ቁርአን ብቻው ራሱ ተጽፎበት ማንጠልጠሉ የተወደደ አይደለም ምንድነው ቁርአን ምንድነው ቁርአን መቅራት ነው ያለብን የምንጠበቀው በመቅራት ነው ግን አንዳንዶች ምናሉ ለምሳሌ ሊቀራው ፈልጎ ከሆነ ያንጠለጠለው በተለያየ ምክንያት ሊቀራው ከሆነ ነው እንጂ ዝም ብሎ ለጌጥ ማንጠልጠሉ አይቻልም ማለት ነው ሌላ ሌላ የማይታወቅ ምልክት ካለው ደግሞ እኔ ምልክቱ ይወስነዋል እኔ ብቻ ማንጠልጠሉ አስለን አያስፈልግም ማለት ነው ስለዚህ እስቲ አሁን ያየነው አዎ ስለዚህ ለአይን ነው ካሉ ይሄ የተንጠለጠለው ለአይን ምናምን አይቻልም በአጠቃላይ መድኃኒት የሚሆነው ቁርአን በምንድን ነው ከዚህ በፊት እንዳየ ነው በማንጠልጠል ምናምን ሳይሆን ቁርአን በመቅራት ነው ቁርአን ብቻ ቢሆን ራሱ ማንጠልጠል አይቻልም አሁን ከላዩ ላይ ደግሞ ምልክት ምናምን ከጻፉበት ይሄ ደግሞ የባሰ ሊሆን ይችላል ገባችሁ ሽርክም ሊሆን ይችላል አይታወቅማ የሳሉት ነገር ምናምን አንዳንዱም ብዙ ጊዜ ምልክት ካያችሁ የሚያስቀምጡት ጅኒ ጋር መግባቢያ ነው የጅኒ መግባቢያ ነው የሆነ የፒራሚድ ቅርጽ ይሰራሉ ሶስት angle ቅርጽ ይሰራሉ አይን ክብ ነገር ምናምን ብዙ አይነት ምልክቶች የሚሰሩት ይሄ ከጋኔን ጋር መግባቢያ ነው ስለዚህ እንደዚህ አይነት ነገሮች ምልክት ያላቸው ለመድኃኒትነት ወይ ለአይንናስ ለምናምን ተብሎ አይቻልም በአጠቃላይ መድኃኒት የሚሆነው ቁርአን በምንድን ነው በመቅራት ነው እንደ ተነባባል ነው ቁርአንም በመቅራት ነው አያስፈልግም ማለት ነው አሁን የስቲዓዛውን ከጠየ አሁን የስቲዓዛ ያለፈውን ባብ ካወራን እስቲጋሳ አሁን ደግሞ አሁን ያለፈችው አሁን የቀራናት ባብ ደግሞ ስለ እስቲጋሳና ስለ ዱዓ ነበር አይደለም እስቲጋሳ የሚለው እስቲጋሳ የሚለው እሺ የተቀዳደረ ቁርአን ከሆነ እስቲ ይጠይቃለሁ እኛ ቁርአን ተቀዳደውባችሁ ከሆነ እሱን ኢንሻአላህ ሰው ጠይቃለሁ ምን በሀገራችን የምናደርገው ብዙ አይነት ነገር አለ ግን ጥያቄ ከሆነ ያው ዝም ብሎ መናገር ጥሩ ስላልሆነ ያው ጠይቅ ኢንሻአላህ <clears throat> ስለዚህ ኢስቲጋሳ አሁን ያለፈው ደግሞ ምንድነው የምናደርገው እርዳታ መጠየቅ ማለት ነው ብዙ ሰዎች እዚህ ጋር ብዙ ስህተት የሚፈጠረው ሌላው ርዕስ አንደኛው ይሄ እስቲጋሳ ነው እስቲ አዛ ያው ጨርሰናል እስቲጋሳ ብዙ ሰዎች ለምሳሌ እርዳታ መጠየቅ ማለት ነው እርዳታ መጠየቅ የሚፈጠረው መቼ ነው እርዳታ መጠየቅ ስንል ለምሳሌ ሰውየው ችግር ላይ ይሆናል እንበልና ብዙ ጊዜ ችግር የሚፈጠረው በሀገራችንም የሚታወቀው ዝናብ ሲጠፋ ዝናብ ሲጠፋ ብዙ ሰዎች ምን ያደርጋሉ እገሌ ወለይ ነው ይባላል ወይ ቀብሩ ላይ ይኬዳል ወይ እንትና ይሄዳል አጊሱና ይባላል ድረሱልን አሱና ማለት ያው ድረሱልን ማለት ነው ስለዚህ አሱና ይላሉ የሞተን ሰው ሊሆን ይችላል ቀብሩ ላይ ይኬዳል እንደዚህ አይነት ይሄ ሰው ወልይ ናቸው ይባላል ብዙ ነገር አለ በህይወት ያለም ሰው ሆኖ እሳቸው ወልይ ናቸው እሳቸው ከጠየቃችኋቸው ዝናብ ያዘንባሉ ምናምን እንደዚህ እነዚህ ሁሉ ያው ከሽርክ የሚመደቡ ስራዎች ናቸው አይፈቀድም እርዳታ የሚጠየቀው ከማን ብቻ ነው ከአላህ ብቻ ነው በእርግጥ ዝናብ ሲጠፋ ሱና ነው ማለት ይቻላል ሱሐቦችም አድርገውታል ሰልፎቻችን አድርገውታል ከመካከላችን ጥሩ ሰው ወደ ምንለው ሂደን ዱዓ አድርግልን ዝናብ ጠፋ ይቻላል ስለዚህ እስቲጋሳ አሁን እንዳልኳችሁ እርዳታ መጠየቅ ነው እስቲዓዛ ጥበቃን መጠየቅ ወይ ደግሞ መጠበቅ ነው ስለዚህ አሁን እንዳልኳችሁ ሂዳችሁ እስቲጋሳ ለምሳሌ ዝናብ ሲጠፋ ጥሩ ሰው ለምትሉት ሰው መጠየቅ ትችላላችሁ ዝናብ ጠፋ ዱዓ አድርጉልን አላህን ለምኑልን ማለት ይቻላል እንጂ ሰውየው ዝናብ ያመጣል ወይ ደግሞ ቀብር እየሄዱ ይሄ ሰውየው ድረሱልን ምናምን አይፈቀድም ለምሳሌ ብዙ መንዙማ ላይ ሰምታችሁ ከሆነ ለምሳሌ አጊሱና ያ ረሱልላህ አጊሱና የሚል ሰምታችሁ ከሆነ ይባላል አጊሱና ያ ረሱልላህ አጊስና ያ ረሱልላህ አፎን አጊስና ያ ረሱልላህ ማለት እርዱን አንቱ የአላህ መልእክተኛ ሆይ አሁን ይሄ ሽርኩል አክበር ነው አይደለ ነቢያችን ስለ ላሁ ወሰለም እሳቸውን የመሰለ ሰው አልተፈጠረም እሳቸውን የመሰለ ለወደፊቱም አይፈጠርም ከሰው ልጅ ሁሉ እሳቸው ይበልጣሉ ከጋኔኖችም ከሰው እሳቸውን የመሰለ ፍጡር አልተፈጠረም ግን ማዓዛሌ ከዚህም ጋር የአላህን ስልጣን አንሰጣቸውም የአላህ አብዱላሂ ወረሱሉ ናቸው የአላህ ባሪያና መልእክተኛ ናቸው ስለዚህ እሳቸውን እርዱልኝ ጥቀሙኝ ማለት ሽርክ ነው ትልቁ ሽርክ ናቸው ነቢያችን ስለ ላሁ ሰለም በአላህ ፈቃድ ቢሆን እንጂ አይጠቅሙንም አይጎዱንም የሚጠቅመን የሚጎዳን አላህ ብቻ ነው ስለዚህ አበስና ረሱሉላህ ምናምን የሚመሳሰሉት መንዙማዎች ላይ ምናምን አሉ ይሄ የተለመደ ነው ይሄ አይፈቀድም መጠንቀቅ አለብን ለማለት ነው እስቲ አና ይመጣል ቆይ ገና ነው ስለዚህ ይህንን ይመስላል <clears throat> ዱዓ ደግሞ አሁን እስቲዓዛ ዲስክ አወራ ነው እስቲጋሳ ይሄን ይመስላል ዱዓ ዱዓ ማለት ልመና ማለት ነው ልመና የው እንደምታውቁት መለመን የሚቻለው ከማን ብቻ ነው ከአላህ ብቻ ነው መለመን ያለብን ከአላህ ብቻ ነው ሌላን መለመን አይገባም ማለት ነው ልመና የሚገባው ለማን ብቻ ነው ከአላህ ብቻ ነው እንጂ ለሌላን መለመን አይቻልም ብዙ ሰዎች ለምሳሌ አንዳንድ ቦታ ላይ የተያያዙ ናቸው ዱዓና እስቲጋሳ ለዛ ነው አብሮ ያመጣቸውም ለዛ ነው ዱዓ ማለት ልመና ነው እስቲጋሳ ማለት ደግሞ እርዳታ መጠየቅ ነው ይመሳሰላሉ ግን ያው ልዩነት አላቸው ስለዚህ አንዳንድ ሰዎች ለምሳሌ እንዳልኳችሁ ዝናብ ሲጠፋ ወይ ደግሞ የሆነ ችግር ሲደርስ ወይ የተለያዩ አይነት ነገሮች ሲደርሱ ልመና ሲሆን ለምሳሌ አብድልቃድር ጅላኒ ሊል ይችላል ሰይድና ክድር እንትና ድረሱልን ይሄ ብዙ አይነት ነገሮች ልትሰሙ ትችላላችሁ እነዚህ ሁሉ ያው አሁንም እንዳወራናቸው ድጋሚ ነው ከሽርክ የሚመደቡ ናቸው እነዚህ የተባሉት ሰዎች ሁሉ ሙተዋል ዒሳ አለህ ሰላም ሲቀር እሱም አላህ ሊገሉት ሲመጡ አይሁዶች አላህ ወደ ሰማይ ወሰደው እሱም ቢሆን ከአላህ በስተቀር ህይወቱን ቢኖር አላህ ፍቃድ ቢሆን እንጂ የምንለውንም የምንጠይቀውም የምንለውንም አይሰማንም አላህ ብቻ ነው የሚሰማን እዚህ መለመን ቀጥታ አለብን ከአላህ ብቻ ነው ከዚህ ጋር ተያይዞ የሚደረጉ ነገሮች ምንድናሉ እስቲዓዛ ላይ ማለት ነው ጥበቃ ላይ ለምሳሌ አንድ ሰው በሽታ የጋኔን በሽታ ሲያማው ምናምን ቀይ ዶሮ ወይ ደግሞ ነጭ በግ ጥቁር በግ ይሄን አይነት አምጡለትና ይሻለዋል ይባላል ወይ እንደዚህ አይነት መስዋዕት አቅርቡለት ብዙ አይነት ነገር አሉ እነዚህ ሁሉ ከትልቅ ሽርክ የሚመደቡ ናቸው ለምን ከዚህ በፊትም ዘብሕ የሚል እርድ ለብቻው ርዕስ አይተናል አይደለ ስለዚህ እነዚህ አይነት ነገሮች ሁሉ ለአላህ ብቻ ነው የሚገቡት እነዚህ ሲወራችሁ ለምሳሌ እናንተ አይታችሁ ላታውቁ ትችላላችሁ ሰምታችሁ ላታውቁ ትችላላችሁ የሌለ ሊመስላችሁ ይችላል እንደዚህ ያነ ነገር የሌለ ሊመስላችሁ ይችላል ግን የሚያሳዝነው ነገር በካፊሮች ሳይሆን በሙስሊሞችም ሞልቷል ብዙ ነገር አለ ስለዚህ በጣም የተለመደ ነገር ነው በተለይ ራቅ ያለ ብዙ አይነት ችግር ስላለ ቤተሰቦቻችንም ሁላችንም ለራሳችን ካወቀን በኋላ ሀላፊነት አለን ሁላችንም ሀላፊነት አለን ጓደኞቻችን ቤተሰቦቻችን ለምን እኔ ቤተሰብ የለኝም ሳይሆን ጓደኞቻችሁ እናንተ ካስተማራችሁ አጠገቦቹ ያሉ ጓደኞቻችሁ ካስተማራችሁ ከዛ ደግሞ እነሱ ቤተሰብ ይኖራቸዋል እነሱ ቤተሰባቸውን ያስተምራሉ ከዚህ እንደዚህ እያለ ነው ዳዕዋ የሚሰፋፋው እንደዚህ ነው አንድ ሰው ይናገራል ከዛ እናንተ የምታውቁት ትናገራላችሁ ዝም ብላችሁ እኔ ብቻ የለው ጣላ አመጣም ብላችሁ አትቁጭ አይባልም ገባችሁ እናንተ አንድ ትለውጠ ትችላላችሁ አንድ ያን ሰውዬ ደግሞ ሶስት ቤተሰብ አራት ቤተሰብ ሊኖረው ይችላል አምስት ቤተሰብ ሊኖረው ይችላል አይታወቅም ሰውየው የበለጠ የሚያስተምር ቦታ ያለው ሊሆን ይችላል አስተዳዳሪ ሊሆን ይችላል ብዙ መቀየር የሚሆን ሊሆን ይችላል ስለዚህ ተስፋ መቁረጥ አያስፈልገውም ዝም ብላችሁ በተቻላችሁ ነገር ማስተማር ነው ያለብን ማለት ነው ምን የሚባሉ ሰዎች ናቸው አልገባኝም ጽሁፉ ምን ጠባቂ ነው የሚባሉት ሰምቻ አላቅም በረዶ ጠባቂ ምን ማለት ነው ያው እስኪ ጽፉ ድረስ ስለዚህ እንደዚህ አይነት ነገሮች በአጠቃላይ ብዙ ነገር ስላለ በየቦታው ኢትዮጵያን ብቻ ሳይሆን በአፍሪካ ብታዩት አረብ ሀገር ብታዩት በብዙ አይነት ችግሮች ብዙ አይነት ችግር ስላሉ ራሳችንን ቀይረን ሌሎችን ማስተማር አለብን ዋና ደግሞ ቅድሚያ መስጠት ያለብን ተውሂድ ነው ለምን ሰውየው ተውሂዱ ከተረጋገጠለት ትክክለኛ ሙስሊም ይሆናል ያው ጀነት መግባቱ ይረጋገጥለታል ተውሂድ ሳይረጋገጥ ግን ሌላው ማውራቱ ትርጉም የለውም ይሄ ነው የሚያሳዝነው ብዙ የሚያሳዝነው እየጠበቅኳችሁ ነው ጻፉት እሺ ይሄ በረዶ ጠባቂ ያላችሁት ምን እንደሆነ ስለዚህ እንደዚህ አይነት ነገሮችን መጀመሪያ ቀድመን መለወጥ አለብን ሌላ ነገር ከማሰባችን በፊት ሙስሊሞች እንደዚህ ከመሆን ሌላ ሌላ ነገር ከማሰብ በፊት ይችን መቀየር አለብን ሁላችንም ማለት ነው በተቻለን መጠን እንደዚህ አይነት ነገር የተገናኘ ነገር ከሆነ በረዶ ጠባቂ ተብለው እንዲጠብቁ በረዶ እንዳይጥል ይጠብቃሉ ምናምን ይሄ አይነት እንደዚህ አይነት ያው በግልጽ እንደምትረዱት አይቻልም ይሄ አይነት ነገር የለም ሁሉም ነገር እንደ ነው ማለት ነው ብዙ አይነት ነገሮች በየ እንዳልኳችሁ ብዙ አይነት ባህል ነው ያለው እኔ የመጣሁበት እኔ የመጣሁበት አካባቢ የራሴን ነው ማቀው ሌላው ከሌላ የመጣ እንደዚህ ነው ቢድዓና ሽርክ ይሄ ነው እስልምናን ይከፋፍላል ቢድዓ የተባለው አንዱ ችግሩ ይሄ ነው ገባችሁ አይደለ እሺ ወደዚህ ወደ ቢድዓው ከመግባት በፊት ስለዚህ በረዶ ይሄ ጠባቂ ምናምን ተብሎ ሰው ጋር እየሄደ ስጦታ መስጠት እንዲጠብቅልን አይፈቀድም ማለት ነው ስለዚህ ያ ወደ ሽርክ የሚወስድ ነው ወይ ደግሞ ራሱ ሽርክም ሊሆን ይችላል ከእንደዚህ ያን ነገሮች መጠበቅ አለብን እንደ ተባባል ነው ያው ዱዓ ማድረግ ይቻላል የሰው ልጅ ዱዓን መጠየቅ ይቻላል ዱዓ እንዲያደርግልን መጠየቅ ይቻላል ግን ነው የሚጠብቀው ወይ እንትን ነው እየተባለ ሂዶ ስጦታ መስጠት ምናምን ይሄ ከስልምና የለም በስልምና ያውም ሽርክ ነው አዎ ትክክል ነው ሽርክ ነው ስለዚህ ሰው መስሎኝ ነው ገባችሁ በደንብ ስለማላቀው የሚደረገውን በህይወት ያለ ሄዶ እየሰጡት ከሆነ በህይወት ያለን ሰው ሄዶ ይሄ በረዶ ጠባቂ ነው ዱዓ አርግልን ብለው ሰጥተውት ከሆነ እንደ ሁኔታው ይለያያል ማለት ነው እሺ ስለዚህ በአጠቃላይ ያው መጠበቅ ምናምን ያው ከአላህ ነው የምንጠይቀው ማለት ነው እና ደግሞ አዎ በህይወት ያለ ሰው ከሆነ እንዳልኳችሁ ሄደው ሰውየው ስጦታ ምናምን መያዝም አያስፈልገውም ለነቢያችን ስለ ላሁ ሰለም ሲደረግ እንደነበረው ሰለፎቻችን ሲያደረጉ እንደነበሩት አሁን አወረዋሉ እሺ በደንብ ይገለጽላችኋል እንትና ሰው የጠየቀኝ ስላለ ስለ ተወሱል መጨረሻ ላይ አወረዋሉ እዛ ጋር በደንብ እናወረዋለን እሱን በቃ የሚገናኝ ስለሆነ ማለት ነው እሺ አሁን ደግሞ የተጠየቀው በሳይንስ የመብረቅ መከላከያ ምናምን የሚለው እሱን ያው ራሳችን ለምሳሌ ዝናብ ሲጥል ዝናብ እንዳይመታን ለምሳሌ ቆርቆሮ እናደርጋለን አይደለም ልክ እንደዛ ለምሳሌ እኛ አይተነው የምንችለው መከላከል የምንችለው ነገር አታድርጉ የሚል ነገር የለም ግባባ አይደለ የራሳችን ማድረግ እንችላለን ለምሳሌ መሬት መንቀጥቀጥ ያለበት አካባቢ መሬት ሲንቀጠቀጥባቸው ቤታችን መሬት ተንቀጥቀጥ በሲሚንቶ አንሰራም ተብሎ በእንትን የሚሰሩ አሉ አውሮፓንም እዚህም ሌላም ሀገሮች በእንጨት ይሰራሉና ሲንቀጠቅጥ ምናምን እንደዚህ ከተፈጥሮ ችግር አይነት ለመከላከል ራሳችን የምናደርገው ሸሪዓ የሚከለክል ነገር የለም እንዲያውም ማድረጉ ጥሩ ነው ራሳችን መከላከሉ ግን በዚሁ ተያይዞም ለግራችሁ የምፈልገው ነገር ብዙ ሰው ችግር የወደቀው ምንድ ነው ሳይንስ ያለው ነገር እየተባለ ብዙ እንትን የሚሉት ነገር አለ ሰው የሚሳሳትበት ስላለ ነው ምን አለ መሰላችሁ ሳይንስ ላይ ችግር የተፈጠረው ምንድን ነው ትክክለኛ ነገር አለው ትክክለኛ ብዙ ነገር አለው ሳይንስ ብዙ ትክክል ነገር አለው ብዙ ውሸትም ነገር አለው አሁን ሳይንስ እንዴት መሰላችሁ መቁጠር ያለባችሁ ነቢያችን صلى الله وسلم ስለ ጠንቋይ ሲነግሩን ምንድን ያሉት ጠንቋይ ነው እያልኩ አይደለም በተሳሳተ እንዳትረዱኝ ምን ለማለት ፈልጌ ነው አንድ ጠንቋይ ጅኒ ይቀጣጠሉና እዚህ ኪታቡ ተውሒድ ላይ ለወደፊቱ ትቀሩታላችሁ ምን ይላል ጠንቋዩ ጅኒ ይልካል ጅኒዎቹ ይቀጣጠሉና ደመና አካባቢ ደርሱና መላይኮቹ ሲያወሩ ይሰማሉ መላይኮቹ ሲያወሩ ይሰሙና አንድ እውነት ይዘው ይመጡና አንድ እውነት ይዘው ይመጡና ከዛ ለጠንቋዩ ይነግሩታል ለጠንቋዩ ሲነግሩት አንድ እውነት ይሰማል አይደለ ከዛ ለሱ ለመጡት ደንበኞች ያችን እውነት ይነግራቸዋል ያችን እውነት ይነግርና መቶ ውሸት ቀላቅሎ ይነግራቸዋል ነው አፍ አፎን ጅኒዎቹ ራሳቸው ናቸው አንድ እውነት ይሰሙና መቶ ውሸት ቀላቅለው ይነገሩታል ጠንቋዩ ጠንቋዩ ደግሞ ያው የሚቀላቅለውን እሰቡትኝ ስለዚህ አንድ እውነት ይሰማሉ እነዛ ሰዎች ምን ይላሉ ይሄ ሰውዬማ ያችን እውነት ነግሮናል ስለዚህ ብለው የሚያወራውን ሁሉ ግብስብስ ውሸት ሁሉ ምን ያደርጉታል ይቀበሉታል ሽርኩንም ጥንቆላ ውሸትም ለብሩም ሊሆን ይችላል ሰው ያከፍራል ብዙ ነገር ያምናል ስለዚህ አሁንም ሳይንስ እንዴት እየሆነ መጥቷል እንደዛ እየሆነ መጥቷል ምን ለማለት ነው እውነት ብዙ አለው ትክክል ነው <clears throat> እውነት ብዙ ነገር አለው ለምሳሌ የምናየው ነገሮች ሰርቷል ለምሳሌ መኪና ሊሆን ይችላል ኮምፒውተር ብዙ ነገር የመገናኛ ዘዴዎች አምጥቷል ብዙ ነገር ተሰርቷል አይደለም ግን እነሱም ተንኮለኞች የምናደርጉ አብረው ከትምህርት ጋር ተብሎ አብሮ አስገቡ ብዙ ውሸት የሆነ ማለት ነው ያንን ለመለየት ግን እናንተ አንድ ሰው ምን መሆን አለበት በደንብ አውቃችሁ ትምህርቱን ብዙ የምታነቡ መሆን አለባችሁ ያንን ውሸት ለመለየት ገባችሁ ብዙ ሰው መለየት አይችልም ያንን ችግር ላይ የወደቅን ያለ ነው ለዛ ነው ለምሳሌ ሰው ከዝንጀሮ መጣ ብለው ያስተምራሉ አላህ የፈጠረን ከጭቃ ከአባታችን ነው ከዛ በኋላ አባታችን ከተፈጠረ በኋላ ንፍጥ ከሚመስል ፈሳሽ ነገር አላህ ከዛ በኋላ እየተራባ እንድን ከሴትዮዋ የሚወጣ ፈሳሽ አለ ከሰውየው የሚወጣ ፈሳሽ አለ ሁለቱ ተቀላቅሎ ሰው ይፈጠራል እየተወለዳለድን እንመጣለን ስለዚህ እኛ ከዝንጀሮ አልመጣንም እኛ የመጣ ነው አላህ ከፈጠረን ከ ከአደም ከአባታችን አደም ነው ይሄ ይህንን እንዴት ነው የምትመልሱት ለምሳሌ አንድ ሰው ሄዳችሁ አሁን ማስረዳው ያለሁት ምንድነው ከተነሳ ላይቀር ስለ ከሳይንስ ጋር የተገናኙ ሰዎች ብዙ እንዳትሳሳቱ እንትን እያልኳችሁ ነው ርዕስ እንዳትሳሳቱ ዲናችን ከአንዳንድ ከተሳሳቱ ሳይንስ አስተሳሰቦች ጋር ነው እያገናኘኋችሁ ነው ለምን ትምህርት ሁላችንም እየደረሰ እየገባ ሁሉም ቤታችን ላይ ቆርቆሮ ገብቷል ስለዚህ ልጆቻችሁ ይማራሉ እናንተ አስረግጣችሁ መናገር አለባችሁ ይህን ንግግር መጥፎና ጥሩን መለየት አለባቸው ለምን በትምህርት ስም ብዙ አይነት በሽታ የሆኑ አስተሳሰቦች እየገቡ ነው አንዱ አሁን እንዳልኳችሁ ሰው ከዝንጀሮ መጣ ስለዚህ አንድን ሰው ሄዳችሁ ለምሳሌ ምን ትሉታላችሁ ሞባይል ለምሳሌ ሞባይል የሚሰራው ውስጥ ያለው ቺፕ ለምሳሌ ከሲልከን አለ ሲልከን የሚገኘው ከአሸዋ ነው አንድ ብዙ አይነት material ኦች አሉ ብቻ አንድ ሰውዬ ሰምታችሁት ከሆነ ሲናገር ምን አለ አንድ داعي ነው ለምሳሌ የሞባይል የሚሰራበት material ኦች ብዙ ያሉት የአረብ ለምሳሌ አንድ በረሃ ላይ አሸዋ ያለበት ነዳጅ ያለበት ማለት ነው ምን ትሉታላችሁ ሰውየውን ሀይለኛ ዝናብ ሲዘንብ ነበረ መብረቅ መታ ከዛ ነዳጁ ፈነዳ እና ከብዙ አመት process በኋላ ከብዙ አመት process በኋላ ሞባይል ተፈጠረ ሞባይሉ ደግሞ ቀስ እያለ ሲሄድ በአመታት በኋላ አየር ሲፈራረቅበት በተለያየ ሁኔታ ምክንያት ሞባይሉ ላፕቶፕ ሆነ ይሄ አሁን እኔ ሳወራው ራሱ ያስቃል ማለት ዝም ብሎ የማይሆን ነገር ነው እናቀዋለን ምንም አይሆንም ለምንድን ነው ሞባይልና ላፕቶፕ ምናምን እኛ ስለሰራ ነው ነዋ ተግባባል አይደለ እኛ ስለሰራ ነው ያኛው ግን የሰው ልጅ ደግሞ ከዚህ ከምትሉት ትርክ ምርክ እቃ ሁሉ የበለጠ የተወሳሰበ ስርዓት ነው ያለን ለምሳሌ ወንድየውና ሴት ሴት አሁን እኔ ወንድ ስፈጠር ለብቻዬ ነኝ ሴቷም ስትፈጠር ተፈጠረች ግን ወንድየው ከሴቱ ጋር እንዴት መገናኘት እንዳለበት ያውቃል ሴትዮዋም ልጅትም ከወንድ ጋር እንዴት መገናኘት እንዳለባት ታውቃለች እኔ ጋር ከሰውነቷ ገብቶ መራባት እንዲችል የዘር ፈሳሽ አለኝ ሰውነቷ ገብቶ እሷ ውስጥ ያለው ፈሳሽ ጋር ተቀላቅሎ ሰው መፍጠር እችላለሁ የእሷን እኮ ሰውነቷ ውስጧን አላየሁ ምን አላልኩም ግን እኔ ጋር ከእኔት ከተፈጥሮ አላህ የሰጠኝ ነው ተግባባሪ አይደለም ስለዚህ እንደዚህ አይነት ነገሮች ሁሉ ተደራጅተው እሷ ይሄ ሁሉ ስርዓት ነው ሌላችሁ ነው እኔ ብቻዬን አልመጣውም ከዛኛው ጋር ከሌላው ሰው ጋር ፀሐያው ጋር ሁሉም ጋር የተገናኘ ስርዓት ነው ያለኝ እኔ ሰውነቴ ውስጥ የተቀመጠው ስለዚህ ይሄ እንዴት ብሎ ዝም ብሎ በ chance ይመጣል እነሱ የሚሏችሁ እንደዚህ ነው በ chance ሰው ሰው ከዝንጀሮ መጣ ዝንጀሮ ከማን ስትሉ መጨረሻ ላይ ምን ይሏቸዋል አንድ ሴል ነበረች አንድ ሴሏ ተፈጠረች ዝም ብላ መጣች ይሄን ነው ሞባይሉ መጣ የምትሉት ለዚህ ነው ለምሳሌ አንዷ ሴል ተፈጠረች ሲላችሁ ሞባይል ተፈጠረች በሉትኝ አሀ ሞባይል እንዴት ብሎ ሲላችሁ ሴሉ የመጀመሪያ የሰው ልጅ መሰረት የሆነችው ሴሏስ እንዴት ብላ መጣች ከሴል እኮ ከሞባይል እኮ ሴሉ የበለጠ የተወሳሰበ ነው ተግባባል አይደለም ሴሏ የበለጠች የተወሳሰበች ነው ስለዚህ እንዴት ብላ ትመጣለች ሙከራ ሰርተዋል by the way እሺ ሳይንቲስቶች ሴል ለመፍጠር ብለው ብዙ አይነት ያልሰሩት የለም ግን ምንም አይሆን ነገር ነው ለዛ ነው ትተውት ዝም ብሎ የምትማሩት ስትማሩ ራሱ ትምህርት ቤት እኮ ኢቮሉሽነሪ ትዌሪ ነው የምትባሉት ትዌሪ ማለት መላምት ማለት ነው ሰው ልጅ ከዝንጀሮ መጣ ተብሎ መላመት ነው አልተረጋገጠም ወላ ሁላ ዝም ብለው ነው የሚያስተምሩትኝ ለምን ሃይማኖት ማጥፋት ስለሚፈልጉ ስለዚህ ይሄ አንዱ የተሳሳተ አስተሳሰብ ነው እኛ የተፈጠረ ነው እኛ አላህ ነው የፈጠረን እኛ ከዝንጀሮ አልመጣንም ይሄ እኮ ለሰው ልጅ ስድብ ነው ራሱ ዝንጀሮ መጣ ምን አይነት ነገር ስለዚህ ሌላው ደግሞ አንድ የተሳሳት አስተሳሰብ ምን ብለው ይነግሯችኋል የሰው ልጅ እድሜው ድሮ አጭር ነበረ አሁን ግን ኑሮ እየተመቻቸ ሲመጣ ኑሮ ምን እያለ መጣ እድሜው እየረዘመ መጣ ይላሉ ይሄም ነዑዝ ቢላህ ውሸት ነው የሰው ልጅ እድሜው ረጅም ነበረ አባታችን አደም አንድ ሺህ ዓመት ነው ሲኖር የነበረው አንድ ሺህ ዓመት ነው የኖረው አደም ከዛ በኋላ ኑህ ዘጠኝ መቶ አምሳ ዓመት ነው የኖረው አባቶ ሁሉ እድሜያቸው ረጃጅም ነበረ አሁን ስንመጣ ምን እየሆነ መጣ እድሜያችን አጭር እየሆነ መጣ ነቢያችን ስለ ላሁ ስለም እንዳሉት እንዲያውም አሁን average የሰው ልጅ እድሜ ሲሰራ ከስሳ እስከ ሰባ ነው ነቢያችን ስለ ላሁ ስለም እንዳሉትም ከስሳ እስከ ሰባ አይወጣም የሰው ልጅ ከፍተኛ መቶ ሊደርስ ይችላል ግን ዝቅተኛ አንድ ሊኖር ይችላል አብሮ ሲጨመቅ ግን በስሳና በሰባ መካከል ነው የሚሆነው ስለዚህ የሰው ልጅ እድሜ እያነሰን የመጣው ሌላ ደግሞ የሚሉት ነገር አለ የሰው ልጅ ድሮ አጭር ነበረ አሁን ደቃቅ ነበረ የሰው ልጅ አጭርና ደቃቅ ነበረ አሁን እየተለቀ መጣ ይላሉ ይሄም ኸጣኑ ውሸት ነው የሰው ልጅ ግዙፍ ነው የነበረው አባታችን አደም 30 ሜትር ነው የነበረው አሁን እያጠርን መጣን ነቢያችን ስለ ላሁ ሰለምም እንዳሉት እንደተናገሩት የሰው ልጅ እያጠረ ነው እድሜውም ይዘቱም ቁመቱም እያጠረ ነው የመጣው ማለት ነው ብዙ አይነት ውሸታ ያስገባሉ ለምንድን ነው የለው ማረጋገጫ ባይዘ ወይ ዝም ብለው እንደዚህ ያገኘን እንደዚህ ያገኘን እንደዚህ ጠየቅን እንደዚህ ያለን ዝም ብሎ ተጨባጭ ያለ የሌለው ነገር ነው ግን ሰው ካላስተዋለ የሚማረው ሰውዬ ካላስተዋለ ግን እውነት ይመስለዋል ብዥታ ይፈጥሩበታል ተግባባ አይደለ ብዥታ ይፈጥሩበታል እንኳን ይህንንና ሰው እንጨት አምላኬ ብሎ ያመልካል እኮ ስለዚህ ይህንን ነግራችሁ ሁላችንም ወይ ትምህርት ቤት ውስጥ ነን ወይ ደግሞ ልጆቻችን ይማራሉ ወይ ቤተሰብ ያጎት ልጅ የወንድም ልጅ የሚማራለን ስለዚህ ልጆቻችን ቁጭ አድርገን ማስጠንቀቅ አለብን የሚያስተምሩን ትምህርት ትምህርት ቤት ሄደን የምንማረው የምንቀበለው አለን እማንቀበለው አለን ውሸት አለው እውነት አለው ውሸት አለው እውነት አለው የሚጠቅመን እንወስዳለን ውሸቱን እንጥላለን ይህንን እንድትይዙት ማለት ነው አብረን አብራችሁ እሺ ስለዚህ አሁን ወደ መጨረሻ ርዕሷን ይሄ ርዕስ ባይዘው ከዚህ በፊትም የሚገናኝ ነገር ካላችሁ ጠይቁኝና ብዙ ቢወራበትም ጥሩ ነው የሰማችሁም ካለ ያወራችሁ ለዛሬ ትበቃና ላይ ሌላ ጊዜ ደግሞ ካመጣችሁ እናወራበታለን ኢንሻአላህ ብዙ ችግር እየፈጠረ ስለሆነ አሁን ደግሞ ቀጥዬ ደግሞ አጭር ባጭሩ ማውራት ፈልገው ስለ ተወሱል ነው ተወሱል ማለት ወይ ደግሞ ከንትን ጋር ከሸፋዓ ጋር የሚገናኘው ተወሱል ቅድም ከጠየቃችሁን ጥያቄ ጋር የሚገናኘው ምንድን ነው ቅድም ከጠየቃችሁኝ ጋር የሚገናኘው ያው ዱዓ ማድረግ መለመን ማለት ነው አሁን አሚን ከዛ በፊት ግን ምን ምላችሁ ነገር አለ መሰላችሁ ሼኹል እስላም ኢብኑ ተይሚያ ምን ይላሉ ሁሉም ነገር በዚች ዓለም በዚች ጠፈር ላይ የምታዩት በዚህ በቃ በአጠቃላይ ያለ ነገር ሁሉ ተመሳሳይ ነገር አለው የሚለያይ ነገር አለው ይባባል ተመሳሳይ ነገር አለው የሚለያይ ነገር አለው ይላሉ ሸሁል ኢስላም ተድሙርያ ላይ በጣም ሸሁል ኢስላም ማለት ባይዘው ለእውቀቱ በጣም ትልቅ አሊም ነው የጻፋቸው ደግሞ የሚገራርሙ ነው የሚናገረው ንግግር የሚገራርም ነው በጣም የሚገርም ሰው ነው እና ምን መሰላችሁ እሱ <clears throat> ሁሉም ነገር ተመሳሳይ አለው የሚለያየው ነገር አለው አላህ ያደለው ምንድነው ምን አይነት ሰው ነው አለ ተመሳሳይና ልዩነቱን ለይቶ ያወቀ ሰው ነው አለ ገባችሁ አይደለ ተመሳሳይና ልዩነት አለው ሁሉም ነገር አላህ ያደለው የታደለ ሰው ማለት ምንድነው ልዩነቱን ለይቶ ያወቀ ተመሳሳይነታቸውንም ለይቶ ያወቀ ለምን አሊሞችም ሲናገሩ አብዛኛው ጥመት የሚመጣው በምንድን ነው እዚህ ነው ነገሮችን ካለመለየት ነው ከመመሳሰሉ ከሹብሃ ነው ከሹብሃ ነው ከመመሳሰል ነው እሺ እና አሁን እሺ ይሄ ተሰብስቦ ዱዓ ማድረግ አብሪ አሁን አወራዋለሁ ኢንሻአላህ የዓለም መጨረሻ ምናምን <clears throat> ይሄ ወማ ያዕለሙሃ ኢላላህ ከአላህ በስተቀር ማንም አያውቀውም <clears throat> ጁምዓ መሆኑን ብቻ ነው የምናውቀው እሺ ምን ይላሉ ተወሱል ሶስት አይነት ተወሱል የሚቻል አለ ምን ነው ተወሱል ስለ ተወሱል የተጻፈ ኪታብ ሼኹል ሼክ መሐመድ ናስሩዲን አልባኒ አተወሱል ብለው የጻፉ ኪታብ አለ እሱ ስለ ተወሱል ከመጨረሻ እስከ መጀመሪያ እስከ መጨረሻ በደንብ አድርገው የጻፉት የእሳቸው ኪታብ አለ በጣም ቆንጆ ኪታብ ነው እሱን ካገኛችሁ በጣም ጥሩ ነው ምን ይላሉ እሳቸው ሲያስቀምጡትኝ ተወሱል ሶስት አይነት የሚፈቀዳል አሉ መጀመሪያ ሲገባ ባጭሩ ተወሱል ማለት በእናንተና በሌላ ሰው መካከል መካከለኛ ሰው አገናኝ መጠየቅ ማለት ነው አማላጅ ማለት ነው ተወሱል ያው እንደ ሸፍዓ ነው ለምሳሌ ስራ ለመቀጠር እንደምታውቁት የትም ሀገር ብትሄዱ እንደዛ ነው ኢትዮጵያ ብቻ እንዳይመስላችሁ ሁሉም ሀገር እንደዚህ ነው ወላ ሰለጠነ የሚባል ምን ይባል ሰው ማታውቁ ከሆነ ችግር ነው ስለዚህ ለምሳሌ ሰው ለመቀጠር ፈልጋችሁ ሌላ ሀገር ለመሄድ አፎን ሌላ ስራ ለመቀጠር ከመሀል የሚያገናኛችሁ ትፈልጋላችሁ ሰው የሚያቀው ማለት ነው ወይ እዛ የሚሰራ ሊሆን ይችላል ምናምን ስለዚህ መሀል ያለው ሰው ያንን ስራ የሚያገናኛችሁ ምን ይባላል ያን ሂደቱ ምን ይባላል ተወሱል ይባላል በአጠቃላይ በአዱንያ ስታዩት ማለት ነው የአኺራ ደግሞ ተወሱል የአዱኒያ ተወስል ምንድን ነው አሁን የአዱንያ ይሄ አሁን እንዳልኳችሁ ነው ያው የአኼራውም እንደዛው ተመሳሳይ ነው ተወሱል ሲባል አላህ ዘንድ መካከለኛ ሽማግሌ መፈለግ ማለት ነው ከአላህ ጋር ለመገናኘት ስለዚህ አሁን ሶስትም ይቻላል አሉ አንደኛ በአላህ መልካም ስሞችና በአላህ መልካም ባህሪያት እሺ አይቼዋለሁ ኢንሻአላህ በአላህ መልካም ስሞችና በአላህ መልካም ባህሪያት ተወሱል ማድረግ ይቻላል ለምሳሌ የአላህ የዓዚዙ የጀባር የዓሊም የዘልጀላል የልክራም በአላህ ስሞችና ባህሪያት ተወሱል ማድረግ ማለት አላህን በአላህ ስምና ባህሪያት መጠየቅ ማለት ነው አላህም ብሎናል አላህ መልካም ስሞች አሉት ይላል ቁርአን ላይ አይደለ አላህ መልካም ጥሩ የሆኑ ስሞች አሉት በሱ ጥሩት ይላል አላህ ላይ አፎን ቁርአን ላይ ስለዚህ በአላህ መልካም ስሞችና ባህሪያት መጠየቅ ይቻላል ማለት ነው እንዲያውም ዱዓ ተቀባይነት እንዲኖረው ይሄ ያስፈልገዋል ለምን በአላህ ስምና ባህሪያት ትለምናላችሁ ያ አላህ ያ አዚዙ ያ ጀባር ያ ሐዩ ያ ቀዩም እንደዚህ አይነቶችን ማለት ነው ያ ረቢ እያላችሁ ሁለተኛ የሚቻለው በራሳችሁ መልካም ስራ በራሳችሁ አሁን ያለፈው ቁርአን ነው ማስረጃው ምንድነው ብለናል አላህ መልካም ስሞች አሉት በሱ ጥሯት ይላል ቁርአን ላይ በሱ ጥሩት ይላል አፎን ሁለተኛ በራሳችሁ በሰራችሁት መልካም ስራ አስሐል በራሳችሁ በሰራችሁት መልካም ስራ ለዚህ ማስረጃችን አስሐብል ካህፍ ናቸው አስሐቡል ካህፍ ተዘግቶባቸው ያለ ማለት ነው ዋሻ ውስጥ ገብተው ተዘግተው ያለ ሶስቱ ዱዓ ያደረጉት በምንድን ነው ሀዲስ ላይ አይታችሁ ከሆነ አስሐበል ካፍ አይደለም እሺ ይሄ ቁርአን ላይ ያለው ሳይሆን ሀዲስ ላይ ያለ ሶስት ረጅም ሀዲስ አይታችሁት ከሆነ ሶስቱ ተዘግቶባቸው አንደኛው